ሰላም ጤና ይስጥልኝ ውድ የከዚህም ከዚያም ዝግጅት ተከታታዮች ይህ በሳምንት አንድ ጊዜ የሚቀርበው በ Ethiopian This Week ወይም ኢትዮጵያን በሳምንት የተዘጋጀ የሚቀርበው የኦንላይን የሬዲዮ ዝግጅት ነው። በዛሬው ፕሮግራማችን ላይ ከእናንተ የተላከውን ደብዳቤዎች ካነበብናቸው ያገኘናቸውን አዝናኝ ጽሁፎች፣ ቀልዶችና ማስታወቂያዎችን ከኦንላይን መደብራችን ጋር በማጣመር በየዝግጅታችን ጣልቃ እናቀርብላችኋለን። እንዲሁም በየዝግጅታችን መሀል አዝናኝ የሆኑ ሙዚቃዎችን፣ ሌላም ሌላም ፕሮግራሞችን እናቀርብላችኋለን። እንግዲህ አድማጮቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ለመንደርደሪያ እችን ሙዚቃ ጀባ እንላቸዋለን። የያዝነው ወር በዚህ ሀገር አቆጣጠር November ሲሆን እንደ ሀገራችን አቆጣጠር ደግሞ ህዳር ነው። በወርሃ ህዳር ውስጥ እነማን እንደተወለዱ ያውቃሉ? ካላወቁ የኢትዮጵያውያንና የአውሮፓውያንን calendar አንድ ላይ አጣምሮ ከያዘውና በኦንላይን መደብራችን ውስጥ ለሽያጭ ከወጣው ያገኘነውን እናካፍልዎት። በዚህ ወር ውስጥ ማለትም በህዳር November የታዋቂዋ ሯጭ የመሰረት ደፋር የደራሲና ጋዜጠኛ ጳውሎስ ኞኞ፣ ዲፕሎማት ደራሲና የቲያትር ጽሁፎችን በመድረስ የሚታወቁት ግርማቸው ተክለሐዋርያት የኢትዮጵያን ታሪክ በማጥናት የሚታ የሚታወቀው ሪቻርድ ፓንክረስት የተወለዱበት ወር ነው። ካላንደሩ የታዋቂ ሰዎችን የህይወት ታሪካቸውን በየተወለዱበት ወር የያዘ ከመሆኑም ሌላ በዓላትንና የዝቀኖችንም ቀኖችንም አንድ ላይ አካቶ ይዟል። ካላንደሩን ገዝተው ለመጠቀም ሆነ በስጦታ ሌላ ሰው ወዳጅም ሊሰጡ ከፈለጉ በድምጽ መስጫ ሳጥናችን ውስጥ የሚገኙበትን ስልክና ስሞን ይተውልን። እንዴት ሊያገኙት እንደሚችሉ እናማክሮታለን። በነገራችን ላይ አዲሱ የስልክ መስመራችን ሶስት አራት ሰባት ሰባት ስድስት ስድስት ዘጠኝ አንድ ሶስት አራት ነው። ደግሞ አለው ሶስት አራት ሰባት ሰባት ስድስት ስድስት ዘጠኝ አንድ ሶስት አራት ነው። በዚህ መልእክት ቢተውልን እና ስሙንና የስልክ ቁጥሩን ቢደውሉ መልሰን እናነጋግሮታለን። አሁን ወደሚቀጥለው ሙዚቃ እንሄዳለን። ወዳጆቻችን በባለፈው ዝግጅታች ሳራ ለሄኑክ የጻፈችውን መልእክት ማሰማታችን ይታወሳል። ለዛሬ የሄኑክ መልስ ደርሶናል፣ እንደሚከተለው እናቀርብላችኋለን። ሳራም መልእክትሽ ህሊናዬን ቢረብሸውም እስከ ዛሬ ግን በዝምታ የቆየሁት ምን እንደምልሽ ግራ ስለገባኝ ነው። ያኔ ወደ አሜሪካን ከመምጣቴ በፊት ኬንያ ላይ የተወሰኑ ጊዜያቶችን መቆየቴን ሰምተሻል። እናም ሳሪ እዛ ኬንያ ላይ ከአንዲት ሴት ልጅ ጋር ተዋወቅን። ወደ አሜሪካንም እስክንገባ አብረን ብዙ ችግሮችን አሳልፈናል። ያ ሁሉንና ተሳክቶ እዚህ ከገባንም በኋላ ያረፍነው አንድ ቤት ነበር። ነገር ግን በአንድ ቀን ስህተት አረገዘች። sorry ይህቺ ብቸኛ ሴት ከጎኗ ማንም አልነበራትም። አዲሶችም ስለነበርን ምንም ነገር ለማድረግ information የለንም ነበር። ስለዚህም ያረገዘችው ተወለደ። ከዛ በኋላ ልርቃት አልቻልኩም። አንቺን እያፈቀርኩ ኑሬንና ትዳሬን ግን ከልጄ እናት ጋር አድርጌዋለሁኝ። በዚህም እኔ ብቻ ሳልሆን እኔና ባለቤቴ ከልክ የሆነ ይቅርታ እንጠይቃለን። መቼም ሁሉም ሰው ያፈቀረውን አያገባም የሚባለው በእኔ ደርሷል። እናም ይህ የመጀመሪያና የመጨረሻ መልእክቴ ሲሆን አደራ ምልሽ ካሁን በኋላ የራስሽን ህይወት ለመኖር ወስኝ። ገንዘብ የምልክልሽም ከመምጣቴ በፊት እንደማስተምርሽ ቃል ገብቼልሽ ነበር። ሌላውን ቃል በእግዜር ፍቃድ ሳልፈጽመው ስለቀረው ይህንን እንዳደርግ ከፈቀሽልኝ ደስ ይለኛል። ሳሪ መልካሙን ሁሉ እመኝልሻለሁ። ያንቺው ሁለት ነው ሄዱ። በጠቆረው ሰማይ በጨረቃ ብርሃን አድማጮቻችን በኢትዮጵያን በዚህ ሳምንት ድረገጽ የሀገር ውስጥና የውጭ ዜና ከማቅረብ ባሻገር ሌሎችንም የምንሰጣቸውን አገልግሎቶች ልናስተዋውቃችሁ እንወዳለን። የራስዎን ቢዝነስ ለመክፈት ያስባሉ? ሀሳቡ ካለዎት መፍትሄው ደግሞ እኛ ዘንድ አለ። አይጨነቁ። በቲሸርትና በኮፍያዎች ላይ የሚፈልጉትን ስዕል፣ ቅርጽ ወይንም ስም የሚያትም ማሽን እጅግ በአነስተኛ ዋጋ በኦንላይን መደብራችን ውስጥ ያገኛሉ። ስለ ማሽኑ አጠቃቀምና ተጨማሪ ማብራሪያ ቢያስፈልገው አሁንም በስልክ ቁጥራችን ይደውሉልንና መልእክቶን ያስቀምጡልን። የሚገኙበትንም ስልክ ቁጥር ይተውልን። እንደገና ለማስታወስ ስልክ ቁጥራችን 34ባ766። ዘጠኝ ሶስት አራት ነው። የሚገኙትን ወዳጅ ዘመዶን ወይም ቤተሰቦን ሰርፕራይዝ ማድረግ ይፈልጋሉ? ለልደትም ሆነ ለሰርግ ለተለያየ አጋጣሚ ስጦታ እንዲደርሳቸው ቢፈልጉ አይጨነቁ። ኢትዮጵያን በዚህ ሳምንት ድረገጽ ባሉበት ቦታ ሆነው የሚፈልጉትን ሰው surprise ሊያደርግሎት ተዘጋጅቷል። ለተጨማሪ መረጃ በስልክ ቁጥራችን 347766 9134 በመደወል ስሙንና ቁጥሩን ቢተው እኛም በአፋጣኝ ደውለን ሀሳቡንና ትዕዛዙን እንቀበላለን። ሰባት ሰው አስፋፍቶ የሚይዝ Dodge van መግዛት ይፈልጋሉ? የ2005 Dodge van 88000 mileage የሄደ በጥሩ ጥራትና አቋም ላይ የሚገኝ መኪና ለእርሶም ሆነ ለቤተሰቦ ምቹነትና ተስማሚነቱ አያጠራጥርም። ከዚህ በተጨማሪም መኪናው ተመርምሮ inspection አልፏል፣ ኢንስፔክተር ሆኗል ማለት ነው። ዋጋውንና ተጨማሪ መረጃዎች ቢያስፈልገዎት በስልክ ቁጥር 347 766 9134 ይደውሉልን። በስልክ ቁጥር 347 766 9134 i dawulul leen መሸጥ የሚፈልጉት እቃ አለ? ለዚህም ኢትዮጵያን በዚህ ሳምንት ድረገጽ website አችን መፍትሄ አዘጋጅቶሎታል። የአገር ልብስ ጌጣጌጦችና የአገር ባህል ምግቦች እንደ በርበሬና የመሳሰሉት ለገበያ ለማቅረብ ቢፈልጉ ከእርሶ የሚጠበቀው እቃውን በ digital camera ፎቶ በማንሳት ዋጋውን ተምነው ቢልኩልን በ website አችን ላይ እናስተዋውቅሎታለን። የአገልግሎት ክፍያ የሚከፍሉን እቃው ሲሸጥ ብቻ ነው። ለተጨማሪ መረጃ በስልክ ቁጥራችን 3477669134 ቢደውሉ ፈጣን ምላሽ ያገኛሉ። Thank you. ሩሲያ ውስጥ ነው እንግዲህ ያው እንደሚታወቀው የሩሲያ ህዝብ ፉት በማድረግ ተወዳዳሪ የሌለው ነው። ታዲያ እንደተለመደው አንድ ጊዜ አልኮል መሸጫ ግሮሰሪ ፊት ለፊት ሰው ተሰልፎ መጠጥ ለመግዛት ወረፋ ይጠብቃል። አንድ ሩሲያዊ ሲሮጥ ይመጣና እባካችሁ ወንድሞቼ መኪናውን መኪና ደረብ አርጌ ወይም double park አርጌ ነው የመጣሁት ከፊት አስቀድሙኝ ብሎ ይለምናል። ሌላው ሩሲያዊ የኔ ወንድም አንተ ዘመናዊ መሆን አለብህ፣ መኪና አቁሜ ነው ትላለህ። እኛ ኮ እዚህ የመጣነው ፋብሪካ አቁመን ነው አለዋሉ። መልካም ሰው ሁልጊዜ መታገስን ያውቃል፣ ከመፍረዱ በፊት ደግሞ ያመዛዝናል። ከውሸትም ይልቅ እውነትን ይወዳል፣ በሰዎች መጎዳት ጸጸትን ይፈራል። እውነተኞች እስካሉ እውነት አትጠፋም። በውሸት ተከልላ ጊዜዋ ቢረዝምም ችግርም መከራ ከባዋት ቢሆንም ልክ እንደ ትላንቱ እውነት አትሞትም። መቼም መቼም ቢሆን እውነት አትሞትም። but ጋዜጠኛ ገነት አየለ የተጻፈውና የሌቴናንት ኮሎኔል መንግስቱ ኃይለማርያም ትዝታዎች ወይም memory የያዘው መጽሐፍ ለገበያ ቀርቧል። ይህ መጽሐፍ ያላካተተው ጉዳይ የለም። በብዙዎች አስተያየት ከመጀመሪያው መጽሐፍ ይልቅ ሰፊ ያሉ እውነታዎችን ጠለቅ አድርጎ ይገልጻል። በዚህ መጽሐፍ ውስጥ ስለ ጃንሆይ የመጨረሻዎቹ ሰዓታት፣ ስለ መጨረሻው የሸንጎ ስብሰባ ኮሎኔሉ የተሰማቸውን ስሜት፣ ስለ ሴዳር ሴንጎር፣ ስለ ዚያድ ባሬ፣ ስለ ጁሊየስ ኔሬሬ፣ ስለ ጋዳፊ፣ ስለ ተስፋዬ ወልደስላሴ፣ ስለ አረጋዊ በርሄ፣ ስለ ሻለቃ ዳዊት ወልደ ጊዮርጊስ፣ ስለ ፖል ሃይንስ ስለ ሮበርት ሙጋቤ፣ ስለ እንዳልካቸውና ስማቸው የተደበቀላቸው በቁጥር የተገለጹት በርካታ የደርግ ከፍተኛ ባለስልጣኖች ጋር የተደረገ ውይይት አብሮ የቀረበበት መጽሐፍ ነው። መጽሐፉን ገዝቶ ለማንበብ ከፈለጉ የሚገኙበትን ስልክና አድራሻ ይተውልን በድምጽ መስጫ ሳጥናችን ማለት ነው። የድምጽ መስጫ ሳጥናችን ወይንም የድምጽ መልእክት መቀቢያ ሳጥናችን 3477669134 ነው። controversial የሆነውን የቡርቃ ዝምታ መጽሐፍ አንብበውታል? ይህንን መጽሐፍ መግዛት ቢፈልጉ በኦንላይን መደብራችን ላይ ያገኙታል። የኢትዮጵያና የአውሮፓን አቆጣጠር ያካተተ calendar ም እንዳለን በመግለጽ ይህ calendar ከሌሎቹ ለየት የሚያደርገው በ calendar ኡ ውስጥ በየወሩ የተወለዱትን ታላላቅ አርቲስቶችን፣ ነገስታትንና ሌሎችንም የህይወት ታሪክ ያቀፈ ሲሆን ሁሉንም ለማየት website አችን ላይ በመግባት አራዳ ገበያ የተሰኘውን ኦንላይን መደብራችንን ይጎብኙ። ለተጨማሪ ማብራሪያ በ ሰባት ይደውሉልን። አድማጮቻችን የሚፈልጉትን እቃ ባሉበት ቦታ ሆነው መግዛት ቢፈልጉ ዛሬውኑ ይዘዙን። የፍላጎትን ለመሙላት ዝግጁ መሆናችንን እንገልጽሎታለን። በተጨማሪ በዶክተር ሊሻን ካሳ የተጻፈውን ምንዮን በሽታ የተሰኘውን መጽሐፍ ለመግዛት ቢፈልጉ በቁጥራችን ይደውሉ። በአፋጣኝ ያሉበት ቦታ ድረስ እንልክሎታለን። ሴትየዋ እንግዲህ የልደቷ ቀን ስለነበር ጠዋት ከእንቅልፏ ተነስታ ባሏን ዛሬ በህልሜ በጣም ቆንጆ የወርቅ ሀብል ከነመስቀሉ ሀፒ በርዝዴ ብለህ ስትሰጠኝ አየው፣ እስኪ ምን ይመስልሃል ገምት ትለዋለች። ዱብዳ ጥያቄ የሆነበት ባልም አሳብ ባደረገና እስኪ ዛሬ ማታ ከስራ ስመለስ ፍቺውን ነግርሻለሁ ብሏት ሄደ። ማታም ሲመጣ የተጠቀለለ ስጦታ ይዞ መጣና ለባለቤቱ ሀፒ በርዝዴ ብሎ ሰጣት። ሚስትም ስጦታውን ከፍታ ስታይ የህልም መፍቻ የሚል ርዕስ ያለው መጽሐፍ አገኘች። ቤተሰቦቻችን መግባትና መውጣት ከሚለው የበእውቀቱ መጽሐፍ ያገኘነውን አጭር መጻጽፍ እናቀርብላችኋለን። በዝናብና በዝንብ መካከል ያለው ልዩነት አለ ነገር አልተፈጠረም። እነሆ ግንቦት በዝንብ ታጅቦ ሲወጣ፣ ሰኔ በዝናብ ታጅቦ ገባ። ክረምቱ አየሩን ብቻ ሳይሆን የሰዎችን ሙያ ቀየረ። ማስቲካ ያዞሩ የነበሩ ደቂቅ ህጻናት ማስቲካውን ትተው በአንዳ ዳር መኪና ጣቢ ሆኑ። የጉልት ሴቶች ጉልትን ትተው መንገድ ዳር በቆሎ እየጠበሱ አዲስ አበባን ከመዲናነት ወደ ማትቤትነት አሸጋገሯት። ክረምቱ አየሩንና ሙያውን ብቻ ሳይሆን ቁሳቁሱን ቀየረው። አስፋልቱን ሰው ሰራሽ ወንዝ፣ የአንበሳ አውቶቡሱን የኖመር እንዲያርከብ አደረገው። ክረምቱ በሮነ፣ መግባትና መውጣቱም ቀጠለ። ሀገር ውስጥ የነበሩ ሽሮና ትዝታቸውን ይዘው ወጡ። ከሀገር ውጭ የነበሩ አይፖድና የአሳማ ጎንፋን ይዘው ገቡ። እኔም ማስተናገዴን ቀጥያለሁ። አቤት ስንት አይነት አስተናጋጅ አለ! ይቅርታ አድማጮች፣ አቤት ስንት አይነት ተስተናጋጅ አለ! የተቀባችው powder እጅግ ከመብዛቱ የተነሳ powder ላይ በግንባሯ የወደቀች የምትመስል ሴትየው ለስድስተኛ ጣት ከመዳፏ የማይለየውን ሲጃራዋን ሳብ ስባ በጭሱ ተቆንጥጣ ጠራችኝ። አጠገቧ ደርሼ ስቆም ፈገግ በል እንጂ የምን መኮሳተር ነው? ከፍትፍቱ ፊቱ እንዲሉ አበቡ ፈገግ በልና ትኩስ ቡናም ጣልኝ የቡና ስባቱ መፋጀቱ እንዲሉ አበው ደሞ አደራህን ስኒው ንጹህ ይሁን ሲያዩት ያላማረ ሲበሉት ያቅራል እንዲሉ አበው በማለት ትእዛዝና የተረት ሩምታ አወረደችብኝ። ሴትየው ሱሲስ ቡና ነው ወይስ ያበው ለምን ቡናውን አበው አይታዙልሽም ብዬ ላስቅባት ካሰብኩ በኋላ ከሰው ጋር ሲኖሩ ሞኝ ሆኖ አያን ሲጭኑ ሶስት ሆኖ እንዲሉ አበው በዝምታ ስራዬን ቀጠልኩ። በነገራችን ላይ አባባሉን ሁሉ አበው ብቻ ለምን ይሉታል? ሌላውም እኮ ሊል ይችላል። ለምሳሌ ሁለት ያባረረ አንድ አይዝም እንዲሉ ፌዴራል ፖሊሶች፣ ሊነጋጋ ሲል ይጨልማል እንዲሉ መብራተኞች ልጅና ወረቀት ያስያዙትን አይለቅም እንዲሉ መሰረተ ትምህርት የተማሩ እናቶች፣ ሲሮጡ የታጠቁት ሲሮጡ ይፈታል እንዲሉ የአትሌቲክስ አሰልጣኞች፣ የማይተማመን ባልንጀራ በየወንዙ ይማማላል እንዲሉ የናይል ተፋሰስ ሀገሮች፣ ሳታማሃኝ ብላኝ እንዲሉ ለምክንያት ግድ የሌላቸው ምግቦች፣ የባሰ አለ ሀገርን አትልቀቅ እንዲሉ ወደ ሶማሌ ተሰደዱ የሀገራችን ሰዎች፣ ህልም ተፈርቶ ሳይተኛ አይታደርም እንዲሉ የአልቤርጎ ተከራዮች። ለማንኛውም ወደ ካፌው ልመለስ። ከተስተናጋጆቹ ጋር ሰርግ የገባች የአምስት አመቷ ቆሎ ሻጭ ቅቧን ትከሻዋ ላይ አድርጋ በኋላ የበኩል ውልብ ስትል ይሄ ቆሎ ዴት የለውም እንዴ ከአምስት ዓመት በፊት እና ሲሲ ይዛው ትዞር ነበር የሚል ጨካኝ እንድምሰማሁና ዞርኩ። የቀድሞው የጥራት ደረጃ ተቆጣጣሪ ከአስተናጋጆች መሀል ተቀምጦ ተመለከትኩት። መክሊት አጠገቡ ደርሳ ምን ላምጣልህ ብላ ስትጠይቀው ለአዋጅ በሚበቃ ድምጽ በርዶኛል፣ ነጣ ያለ ጋቢ ልታምጪልኝ ትችያለሽ አለና ግራ ቀኙን ቃኘ። ከስልጣን ከወረደ ወዲህ ማንም ስቆለት አያውቅም። የዛሬን ያድርገውና ያኔ በባለስልጣናቱ ዘመን የሚደረግለት የሚሰጥ አቀባበል ምስል የለውም ነበር። መክሊት አዲስ ተስተናጋጅ ሲገባ ጠረጴዛውን ትወለውላለች። ባለስልጣኑ ሲመጣ ግን ጠረጴዛውን ትለውጥለታለች። በየምግብ ቤቱ በር ላይ የሚለጠፈው ታሽጓል የሚለው አሳዛኝ ድርሰት ደራሲ ይህ ሰው ነበር። ያኔ በየማለዳው ወደ አንዱ ዳቦ ቤት ብቅልና በቅርብ ያገኘውን ሙልሙል እንደ ቦይ እያጦዘ ይህ ዳቦ አለመጠን አንሷል፣ ህዝቡን ለማስራብ ነው። ይህ ዳቦ አለመጠን ተልቋል፣ የሰፊውን ህዝብ ሆድ ለመንፋት ነው፣ መልስልኛ ይልና በባለቤቱ ላይ ደነፋል። ከዚያም ቀዝቀዝ ባለ ድምጽ ለማንኛውም ሆኖም በዚህ መደድ ያሉ ዳቦዎች መጠናቸው አጠራጣሪ ስለሆነ በኤግዚቢት መልክ እኛ ዘንድ ይቆያሉ ይልና በቅርጫት ሞልቶ መኪናው ላይ ያስጭናቸዋል። በማግስቱ ቅርጫቱ ብቻውን ይመለሳል። ይህ ሰውዬ የተባረረበት ምክንያት እንደሚከተለው ነው። በስልጣን ላይ ያለ ሁለት ጎረምሳ ልጆቹን በስሩ ይሾማቸዋል። የመስሪያ ቤቱ ገምጋሚ ኮሚቴ ለምን እንደዚያ እንዳደረገ ሲጠይቀው አንደኛው ልጄ በየምግብ ቤቱ እየዞረ የምግቡን ጣዕምና ጤንነት የሚያረጋግጥ ቀማሽ ነው፣ ሁለተኛው ደግሞ ቀማሹ የተመረዘ ምግብ በልቶ ሲወድቅ አዝሎ ሆስፒታል የሚያደርስ ነው ብሎ መለሰ። በሁለተኛው መስመር በሚገኘው ወንበር ላይ አንድ መነጽራም ወጣት ጸጉሩን እንደ ነጠላ እየቋጨ ከፊት ለፊቱ ከተቀመጠው ጀርመናዊ ጋር ያወራል። ወጣቱ የተለያዩ አዲስ ሳይንሳዊ የፈጠራ ግኝቶችን ለዓለም ለማበርከት እንዳቀደና እቅዱን ለማሳካት የገንዘብ ድጋፍ እንደሚያስፈልገው ለጀርመኑ እየገለጸለት ነበር። በአጠገቡ ትሪ ይዤ ሳልፍ አይም ብሪሊያንት በት ፖር ኢንቨንተር ሲል ሰማሁት። ስመለስ በሚኖርበት ደሳሳ ጎጆ ውስጥ ያሉትን እቃዎች ሲዘረዝር አገኘሁት። አይ ሃቭ ጋት ኦንሊ ላብራቶሪ ስሞል ቤድ ኤንድ ቼር እያለ ሲናዘዝ what about table አለው ጀርመኑ። ወል አይ ሃቭ ቴብል ሰር። ሮዝ በተባለ መጽሔት ፓተንት በሚል አምድ ስር የዚህን መነጽራም ወጣት ታሪክ ታትሞ እንዳነበብኩ ትዝ አለኝ። ይህ ወጣት መንፈሳዊ መዝሙር ብቻ የሚጫወት tape recorder ከመፈልሰፉም በላይ በጀኔሬቶች ላይ የሚገጥም ድምጽ ማዳፈኛ ወይም ሳይለንሰር ለመፈልሰፍ ተሰናድቷል። አገራችን በሳይንስና ቴክኖሎጂ ገና ወጣት ናት። ይህን ለማስረዳት አንድ ምሳሌ ልጥቀስ። ከጥቂት ቀናት በፊት ሬዲዮ ሳዳምጥ በእንግድነት የቀረበ የላውንደሪ ባለቤት በመብራት ያለ ጥረት ምክንያት በቅርቡ በፀሐይ ቴክኖሎጂ በመታገዝ ስራችንን እንቀጥላለን ሲል ተናገረ። ጋዜጠኛውም በፀሐይ ቴክኖሎጂ በመታገዝ የምትሰሩት እንዴት ነው ብሎ ቢጠይቀው ልብሱን አጥበን ፀሐይ ላይ እናሰጣለን ማለት ነው ብሎ መለሰ። ሳይንስና ቴክኖሎጂ እንደ ቀንዳም ፈረስ ተረስ በሆነበት ሀገር ይህ መነጽራም ወጣት ሊታገዝ ይገባው ነበር፣ ግን ከወሬ በስተቀር ማንም ሊተባበረው አልፈቀደም። ለምሳሌ አባት የነገረኝ ወሬ እንዲህ ይላል። መነጽራም ወጣት አገር ቤት እያለ በመጸዳጃ ሳህኖች ላይ የሚገጠም ኮምፒውተር ፈልስፎ ነበር። ኮምፒውተሩ በሚሞክርበት ቀን የውጭና የአገር ውስጥ የሳይንስና የቴክኖሎጂ ባለሙያዎች በተገኙበት ወጣቱ መጸዳጃ ሳህኑ ላይ ተቀምጦ ከተጸዳዳ በኋላ delete የሚለውን click ሲያደርግ መጸዳጃ ሳህኑ ላይ የነበረው ፍቅ እልም ብሎ ጠፋ። ወዲያው perfume የሚለው ላይ click ሲያደርግ መጸዳጃ ክፍሉ በከርቤና በሉባንጃ መዓዛ ተሞላ። በቦታው የነበሩ ታዛቢዎች ክንብንባቸውን አውልቀው ክፍሉን በጭብጨባ አናጉት። በጭብጨባው የተደናገረው ወጣት ሳይንቲስት በስህተት undo የሚለውን click ሲያደርግ ያለፈው ትውልድ የተጸዳዳው ሳይቀር ወጥቶ አካባቢውን አጥለቀለቀው። በዚህ የተነሳ መነጽራሙ ወጣት አካባቢን በመበከል ተከሶ የሁለት ዓመት ስራት ተፈርዶበት ለአራት ዓመት ታሰረ። ሁለት ዓመት ተፈርዶበት እንዴት አራት ዓመት ታሰረ ብላችሁ ልትጠይቁ ትችላላችሁ። ይህንን በሚቀጥለው ሳምንት ወይም በሚቀጥለው ጊዜ እናቀርብላቸዋለን። በተደጋጋሚ በመታተም የብዙዎችን አንባቢያን ህሊና በመሳብ አውራ የሆነውን ዴርቶጋዳ በይስማከ መላኩ የ science fiction መጽሐፍ ነው። እንዲሁም የኢትዮጵያ ነገስታት ታሪክ የያዘው ህይወቴና የኢትዮጵያ እርምጃ በተክለ ጻድቅ መኩሪያ፣ የፒያሳ ልጆች በፍቅሩ ኪዳኔና ሌሎች መጽሐፍት በኦንላይን መደብራችን ውስጥ ይገኛሉ። ማዘዝ የሚፈልጉትን ይንገሩን ወይንም በአድራሻችን ይላኩልን። የስልክ ቁጥራችን አሁንም 3477669134 ነው። በዛ ቢደውሉልንና መልእክቱን ቢያስቀምጡልን ሰምተን እንደውሎታለን። ከዚህ በተጨማሪም በ International Evangelist ገብሩ ወልዱ የታተመው የመንፈስ ቅዱስ ስጦታዎችና አጠቃቀማቸው የሚል መጽሐፍ ለገበያ ቀርቧል። መጽሐፉ ስለ መንፈስ ቅዱስ ስጦታዎችና አጠቃቀማቸው ከብሉይ ኪዳንና ከአዲስ ኪዳን ጋር በማመሳከር ማብራሪያን ይሰጣል። መጽሐፉ የታተመበት በእንግሊዝኛ ቋንቋ ነው። የመጽሐፉ ርዕስ ዘ ሆሊ ስፕሪት ጊፍትስ ሃቭ ሬስትድ ዶርማንት ፎር ቱ ሎንግ ይላል ርዕሱ እንደገና ደግመዋለሁ ዘ ሆሊ ስፕሪት ጊፍትስ ሃቭ ሬስትድ ዶርማንት ፎር ቱ ሎንግ ይላል መጽሐፉን ለማዘዝና ገዝቶ ለማንበብ ከፈለጉ በስልክ ቁጥራችን 347 766 9134 ይደውሉልን አድማጮቻችን ለዛሬ ያዘጋጀንላችሁ ይህ ነበር። በሚቀጥለው ዝግጅታችን በሌላ ፕሮግራም እስክንገናኝ ቸር ይግጠመን።